من يطع الرسول فقد اطاع الله በሸሪዓ አላህ ስብሓነ ወተዓላ የሚደነግገውን የሸሪዓ ድንጋጌዎችን በረሱልነት ማዕረጋቸው እስከ ቅያማ ድረስ ላለው ትውልድ የሚያስተላልፉት በሐዲሳቸው ያስተላለፉት ነቢዩ ናቸው። ይህንን እሺ ብሎ የታዘዘ ሰው ፈቀድ አጣ አላህ አላህን እሺ ብሎ ታዟል ማለት ነው። የሸሪያ ህግጋቶች ሁሉ አስደሳች ብቻ ሊሆኑ አይችሉም። ለነፍስያ አንዳንድ የሚቆረቁሩ ነገሮች ይኖራሉ። ለነፍስያ ማይመቻቹም ነገሮች ሊሆኑ ይችላሉ። ትዕዛዙ ግን ከአላህ ከሆነ ወሳኙ ነቁም ነገሩ ነፍስያ የትደሰት ማለት ስላልሆነ እየተደሰተ ነው የሰው ልጅ መቀበል ያለበት። የዛኔ የአላህን ትእዛዝ ፈጸመ፣ ለአላህ ታዟል ማለት ነው፣ ነቢዩን እስከታዘዘ ድረስ። ወመን ተወላ ፈማ አርሰልናከ አለይህም ሐፊዛ የምታስተላልፈውን መልእክቶች ትእዛዛቶችን ላለመቀበል ጀርባ የሚሰጥና ለሚሸሸው ማንንም መርማሪ አይደለህም፣ ማንንም ገምጋሚ አይደለህም። ሰዓቱና ወቅቱ ስደርስ በእኛ እጅ ይገባታል ይላል አላሁ ስብሓነ ወተዓላ። ወየቁሉነ ጣዓ ሙናፊቆች በሰዓቱ ያሉት በነቢዩ ሀያት አስመስለው ለመኖር ብቻ እያሉ አንዳንድ አስመሳይ ሙናፊቆች አሉ። አንተን ስደርሱ የምትናገረው ንግግር የምታስተላልፈው ትእዛዝ ያለምንም ማንገራገር የምንቀበል ታዛዦች ነን ይሉሃል አለ አላሁ ስብሓነ ወተዓላ። ውስጣቸው በኒፋቅ በሙናፍቅነት የታመሙ ፈኢዛ በረዙ ምን ዒንዲክ በየተ ጣኢፈቱ ምንሁም ገይረ ለዚ ተቁል አንዳንድ ግሩፖች በሙናፍቅነት የተመረዙ እዚህ አጠግብህ ላይ እንዳሉ አይደለም የሚሆኑት። ወጣ ካሉ በኋላ ግን يمدلتوت ليلا نو بتقاراني نو على الله سبحانه والله يكتب ما يبيت الله سبحانه وتعالى يما يقو يما يقطاطرو منم نجر يلم كالله ما يمد سلازي حفظاوچ يمزغبوتال على الله سبحانه وتعالى فعارض عنهم وتوكل على الله دينو لي قرانو لي እንደዚህ አይነት ሙናፊቆች የሚያመጡት አደጋ ሊኖር ስለማይችል ችላ በላቸው አለ አላሁ ስብሃነሁ ወተዓላ። ወከፋ ቢላሂ ወኪላ አፈላ የተደበሩን አልቁርአን አስቀድመው ቁርአንን ማወቅ ነው። ስለ ቁርአን ያልተረዳ ሰው ነው ለሙናፊቅነት ለኒፋቅ በሽታ የሚጋለጠው። ቁርአን ምንድን የሚያስተላልፈው? ጠቀሜታው በሚያስተላልፈው ህግና ደንብ ምን ጥቅምና ጉዳት አለበት የሚረዳ ንጹሕ የሆነ አቅል ያለው ሰው በቂና በቂ ነው ቁርአን ለአስተማሪነቱ። ለምን አያስታውሉም ቁርአንን በዚህ መልኩ ይላል። ወለው ካነ ምን ዒንድ ገይሪላህ ለወጀዱ ፊህ እክትላፈን ከሲራ ቁርአን ዘመን የማይሽረው በትውልድ መለዋወጥ የማይሰረዝ የማይደለዝ ብዙ አዋቂዎችና ልቃውንቶች፣ ፈላስፋዎች ቢመነጩም ምኑንም ያህል የቁርአንን ግማሽ አንቀጽ ሊያቀነባብሩ የማይችሉ የሰዎች እጅ ገብቶበት ሊለዋውጦ ሊቀያይረው የማይችል መሳሳብ እና ግጭቶች ተቃራኒ የሆኑ ቃላቶች ያሌሉበት ሆነው ያገኙት ነበረ። ልብ ብሎ ማስተዋል የሚችሉ ቢሆን ኖሮ ሙናፊቆች ይላል አላሁ ሱብሓነሁ ወተዓላ። ከዛ ውጭ አላህማ ባይሆን ኖሮ አስተያየት የሚሰጥበት ነገር ላይነታችሁ የተለያየና የተከላለፈ አረፍተ ነገር አንዱ ከአንዱ ጋር የሚጣረስ ሆነው ያገኙት ነበር። የአላህ ባይሆንም ኖሮ ይላል አላሁ ስብሓነ ወተዓላ። ወኢዛ ጃአሁም አምሩ ምን አልአምር አው ልኸውፍ አዛኡ ቢህ ሙናፊቆች በነቢዩ ዘመን የነበሩ ቀልባቸው በኒፋቅ የታመመ አጋጣሚ ሆኖ ሰላም ጥሩ ድል ወይ ደግሞ በተቃራኒ የሚያሰጋ ነገር ሰሃባዎች ላይ ሙእሚኖች ላይ በሚከሰት ጊዜ አዛኡ ቢ ያሰራጩታል አለ ያናፍሱታል ግራቀኝ ዲነል እስላም ላይ ምን አይነት አይብ አለ ድክመት አለ ጉድለት አለ እያሉ ለማናፈስ በጣም ይሯሯጣሉ አለ። ወለው ሩዱሁ ወለው ረዱሁ ኢለ ረሱል ወኢላ ኡሊል አምሪ ሚንሁም ለአሊመሁ አለዚነ የስታንቢጡነሁ ሚንሁም ነገሩን ምን ያህል ኦሪጂናል እንደሆነ በነቢዩ ዘመን የነበሩ ሙናፊቆች እውነታነቱን ለረሱል ለነቢዩ ለሰሃባዎቻቸውና ለአንዳንድ ለታዋቂ አካሎች ቢለቁ የነገር እውነታው ይታወቅ ነበር አለ። ወለውላ ፈድሉላህ አለይኩም ወራህመቱህ ለተባዕቱም ሸይጣና ኢላ ቀሊላ። የሰው ልጅ ኢማን የሚይዘው በእውቅናው፣ በችሎታው በማንነቱ አይደለም፣ በአላህ ፈድል ነው። የአላህ ፈድል ባይሆን ኖሮ አለ ነቢዩን የነቢዩ ሰሃባዎችን እናንተም ሸይጣንን ተከትላችሁ ጠፊዎች ትሆኑ ነበር። ለሙናፊቅነት የሚበቃውም የሚጠም የሚንሸራተትም ሁሉ ሸይጣንን ተከትሎ ነውና ከእናንተም ውስጥ በአላህ ፈድል ባይሆን ሸይጣንን ተከትሎ የሚጠፉት አብዛኛዎቹ ይሆኑና የሚድኑና የሚተርፉት በጣም ጥቂት ይሆኑ ነበር አለ። ፈቃትል ፊ ሰቢልላህ ዲንን እናጠፋለን፣ ሐቅን እናጠፋለን፣ ቁርአንን እናጠፋለን የሚሉትን አለ አላሁ ስብሓነሁ ወተዓላ ለነቢዩ ከእንደነዚህ አይነቶች ጋር ስትፋለም ላ ቱከለፉ ኢላ ነፍሰክ ለብቻህ እንኳን የምትሆን ቢሆን ከመፋለም ወደ ኋላ ማለት የለብህም አላቸው። ሙናፊቆችና ውስጣቸው የታመሙ ላይ ላዩን ሙስሊምና ሙእሚን መስሎ የሚታዩትን ተውና ብቻህ እንኳን የምትቀርብ ይሆን አላቸው። ወሐረድ ልሙእሚኒን ትክክለኛ ኢማን ያላቸውን ግን አነሳሳና ከአንተ ጋር ለዲንና ለሐቅ የሚፋለሙ ይሆናሉ አለ። አሰላሁ አን የኩፈ በአሰ ለዚነ ከፈሩ ወላሁ አሸዱ በአሰን ወአሸዱ ታንኪላ። መቼም ቢሆን መቼም ከዲን አፈንጋጭ የሆነና የከፈረ ያም ሳያንሰው ሐቅን ዲንን እናጠፋለን ብሎ ለሚፋለሙት አላህ የእጃቸውን ለመስጠት ጥርጥር የለውም። مكناتهم أقمون يقولبته بلتتم كبد على السلوهنا الله سبحانه وتعالى أجازه ونالنا يلال من يشفى شفاعة حسنة يكون له نصيب منها الله سبحانه وتعالى بسوش مهد ملكا من سيسرا ከሽሪዓ ጋር መዋፈቅ የሆነ አጅርና ሰዋብ ሊያስገኝ የሚችል ሰዎችን ጠቅማለው፣ አጅር ከአላህ አገኛለው፣ ለደካማዎችና ለችግርተኞች እቆማለው በሚል በጥሩ ንያ የኩለሁ ነሲቡ ሚንሃ በንያው መሰረት አጅርና ሰዋቡን አያጣም፣ ያገኘዋል አለ። ወመን የሽፋ ሸፋአተን ሰይአ የኩን ለሁ ክፍሉ ሚንሃ ልክ እንደዛው በተገላቢጦሽ አላህን የሚያስቆጣ መልካም ያልሆነውንም ስራ የሚሰራ ሰው ልክ እንደዛው ዋጋውን ያገኛል አለ። ወካነ አላሁ አላ ኩል ሸይን ሙቂታ። አላሁ ስብሓነ ወተዓላ እገዛው መቼም የአላህ ቁጥጥር ሁሌም ያለ ነው ይላል። ወይዛ ሁይቱም ቢተህያ ስለ ሙናፊቆች ይሄን ያህሉን ካለ በኋላ አሁን የሚቀጥለው አያ ስለ ሰላምታ አሰጣጥና ሙስሊሞች ሲገናኙ በምን መልኩ ሰላምታን መለዋወጥ እንዳለባቸው የሚያስተምረን የቁርአን አያ ነው። ወይዛ ሁይቱም ቢተህያ ሰላምታ አሰላሙ አለይኩም የሚል የአክብሮትን ሰላምታ ስትሰጣጡ አለ አንዱ አሰላሙ አሌይኩም ብሎ ቢላችሁ ፈሀዩ ቢአሕሰነ ሚንሃ አሰላሙ አሌይኩም ብሎ ብል ወአለይኩም ሰላም ወራህመቱላህ ወራህመቱላህን ጨምረ አብልጠህ መልስ ስጥ። አውርዱሃ ወይ በተመሳሳይም ቢሆን መልሷል። አሰላሙ አሌይኩም ብሏል። ወአለይኩም ሰላም ብቻ ብለህም ተው። إن الله على كل شيء حسيبا سلامتا دين الإسلام لي يا أستطاعت حقنا دم بالله عندنا በአሰላሙ አለይኩም ሲባል ከአጅርና ከሰዋቡ ስንነሳ አሁን እዚህ ጋር ቁርአኑ አያው ززن بيتشال شال بالو ملكو ملس بيستنو يا مالت قدم اندال السلام عليكم لالو فهيو بأحسن منها مالت بتشالو يا أكبروت سلام تانستو سين وعليكم السلام ورحمة الله سلام تانسجي السلام عليكم ورحمة الله بلو بيل ወአለይኩም ሰላም ወራህመቱላሂ ወበረካቱ ነው። በተሻለው ማለት ይሄ ነው። ጥሩ ምንድነው ጥቅሙ ወይንም ለውጡ ምንድነው? አሰላሙ አለይኩም ብቻ ተብሎ ቢባል ወራህመቱላሂ ባይጨመር ወበረካቱስ ባይጨመር የሚጠፋ ነገር አይኖርም። አሰላሙ አሌይኩም ግን የሚለው ግዳጅና ፈርድ ነው። ሌሎቹ ግዳጅና ፈርድ አይደሉም። በመጨመሩ የተሻለ የተሻለ በመጨመሩ አስር አስር አስር ሰናት ሰዋብና አጅር ይገኝበታል። አንዱ መጣና ነቢዩ ጋር አንድ ሰሃባ አሰላሙ አሌይኩም አለ። አሽሩን አሉ ነቢዩ አለይሂ ሰላቱ ሰላም ወአለይኩም ሰላም አሉትና አስር አግኝቷል አሉ። ተቀላቀለ፣ ቁጭ አለ ከሰሃባዎች ጋር። ከትንሽ ከተወሰነ ደቂቃ በኋላ አንድ ሰሃባ መጥቶ ሲቀመጥ አሰላሙ አለይኩም ወራህመቱላህ አለ። ወአለይኩም ሰላም ወራህመቱላህ አሉና ኢሽሩን አሉ። ሀያ አጅር ሰዋብ አግኝቷል አሉ። ከመጀመሪያው በልጧል። ቆየት ብሎ ደግሞ ሶስተኛ የእነዚህን ያላየ ያልሰማ ያላወቀ መጥቶ ሲቀመጥና ሲቀላቀል አሰላሙ አለይኩም ወራህመቱላሂ ወበረካቱ አለ። ወአለይኩም ሰላም ወራህመቱላሂ ወበረካቱ አሉትና ሰላሱን አሉ። አጅር ሰዋብ ሰላሳ አግኝቷል አሉ። በጭማሪዎቹ አስር አስር ሰው ያገኛል ሰዋብ አጅር። ግን የመጀመሪያው መቅረት የሌለበት ነው። ምክንያቱም ሙስሊም እርስ በርሱ ሲገናኝ ማድረግ ከሚገባው አንዱና ግዳጅ የሚሆንበት ሰላምታ መለዋወጥ ነው። ሰላምታ አሰጣጥ ላይ አይነት አለው። በእግር እየሄደ ያለ ሰው ከሆነ በተቀመጠ ሰው ላይ አሰላሙ አሌይኩም ብሎ ነው ማለት ያለበት። የሚሄደው የሚንቀሳቀሰው በተቀማጭ ላይ አጋጣሚ በተንቀሳቃሽ ጋማ ከብትም ላይ ካለ ለእግረኛው አሰላሙ አሌይኩም ማለት ያለበት ጋማ ከብት ላይ አለ። መኪና ላይም ከሆነ እንደዛው በርካታ ሰዎች ከሆኑ እያለፉ ያሉት በቁጥር አነስ ባሉ ሰዎች ወይ አንድና ሁለት በሆኑ ሰዎች አጠገብ ከሆነ እነዚህ በርካታዎች በቁጥር አነስ ባሉት ላይ አሰላሙ አሌይኩም ማለት አለባቸው። እንግዲህ የሰላምታ አሰጣጥና ህግ ደንቡ ይሄን ይመስላል።